ረሱላላህ በእድሜ አንድ ጊዜ ማለት ነው ብሎ ጠየቃቸው። አኩል ዓም ያ ረሱላላህ አያመቱ ይጅባል ማለት ነው ያ ረሱላላህ ሲሏቸው ለው ቁልቱ ነዓም አዎ ብዬ ቢሆን ኖሮ በየዓመቱ ይዝብብህ ነበር ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ በእድሜ አንድ ጊዜ ይዝባል በሀብታሞች ላይ ማለት ነው። አላመን ተወፈረት ለሁ ሹሩጥ ሹሩጡል ሐጅ የሀጅ ዋጅብነት መስፈርቶች የተሟሉለት ሰው ይወጅበታል። አየ ሑጀ ሐጅ ሊያደርግ مرة في العمر በእድሜው አንድ ጊዜ ብቻ ሀብታም ሁል ጊዜ በየአመቱ ይሁድ ማለት አይደለም። በእድሜው አንድ ጊዜ ዋጅብ ነው። አንድ ጊዜ ሐጅ ማድረግ ይወጅባል። ወማዛደ አላ አንዛል ከዚህ በጨመረ فهو تطوع ሱና ነው የሚሆነው ሱና ነው የሚሆነው። አንድ ጊዜ ይወጅባል። ሸርጥ የተሟላለት ሰው ሐጅ ማድረግ በሀብትም ይሁን በ physical የተሟላለት ሰው በጤንነት አንድ ጊዜ ይወስዳል። ከዛ ውጭ ያለ ግን ቢመላለስ ሱና አደረገ፣ ትርፍ ስራ ሰራ ነው የሚባለው እንጂ ዋጅብ አይደለም። ዋጅብ አይደለም። وما زاد عن ذلك ከአንድ በላይ ያለ فهو تطوع ሱና ነው። ወልሐጅ ሐጅ ማድረግ أحد أركان الإسلام ከኢስላም መሰረቶች ውስጥ አንዱ ነው። ከኢስላም አምስት መሰረቶች ውስጥ አንዱ ነው። وهو ሐጅ ማለት نصيب المرأة المسلمة لمسلم سيت لك درشانه تكياري من الجهاد سنة جهاد يمي هنا كان دكتور سنة جهاد حج سلام عدد حج سنة جهاد سلام وطأت حج ما درج النبي عليه الصلاة والسلام لا أعيش كائن الصراط مالك والحج أحد أركان الإسلام فالإسلام مسرفه سيس أنزل وهو نصيب المرأة مثل لي جرشا تكياري له المسلمة عندك مسلم من الجهاد سنة جهاد تكياري والد لحديث عائشة رضي الله عنها عائشة يزقبت حديث الله أنها قالت عائشة عندي تلالك يا رسول الله يا الله ملاك كنيا هو يا لساتو هل على النساء جهاد كثير لي كثير لي جهاد لنا بلا تجيك بلا تجيك التسلة قال نعم عندها أو جهاد اللباتو عليهن بالنسبة لي جهاد جهاد اللباتو ላቂ ካለቱ ጦርነት የሌለበት መገዳደል የሌለበት ጂሃድ አለባቸው አሉ። አልሐጁ ወልዑምራ እሱ ምንና ምን ነው? ሐጅና ዑምራ ነው አሉ ነቢዩ عليه الصلاة والسلام። ስለዚህ ነሲቡል መርአቱል ሙስሊማ የሙስሊም ሴት ድርሻ ተቀያሪ ነው ማለት ነው። من الجهاد ስለ ጂሃድ የተሰጣ ተቀያሪ ነው። ለሐዲስ አይሻ ረዲየላሁ ዐንሃ ቃለት ያ ረሱላህ አል አለም ኒሳኢ ጂሃድ በሴት ላይ ጂሃድ አለ قال نعم እንደታ አለይህነ ጂሃድ አለባቸው ጂሃድ አለይህነ አለባቸው ማለት ጂሃድ አለባቸው ላኪን ካለፊ ምንም ጦርነት የሌለበት አልሐጅ ወልዑምራ እሱ ምንድን ነው ሐጅና ዑምራ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም ረዋሁ አህመድ ወብኑ ማጀህ ቢኢስናድን ሰሒህ ዘግበውታል። እነዚህ ሁሉ ወለልቡኻሪ ለሸይኹ ልቡኻሪ አንሃ አሁንም ከራሷ ከአኢሻ ይሄ እነ አህመድና እብኑ ማጀህ የዘገቡትን የቅድም ያልነው ወለልቡኻሪ የሸይኹ ልቡኻሪ ዘንድ አንሃ ከአኢሻ አነሃ ቃለት እንዲህ ትላለች አይሻ ረዲየላሁ ዐንሃ ተመሳሳይነት አላቸው ሐዲሶቹ ያ ረሱላህ አላህ መላክተኛ ሆይ ነረል ጂሃድ አፍወለል አመል ጂሃድን እንደምናስበው አልጂሃድ ጂሃድ ማለት አፍወለል አመል የሥራ ሁሉ ታላቅ ስራ ነው። አፈላ ኑጃሂድ እኛ ሴቶች ለምን ጂሃድ አንወጣም ያ ረሱላህ አልኳቸው ትላለች አይሻ ቃል ነብዩ አሉ ላኪን አፍሉል ጂሃድ ከጂሃድ ሁሉ ታላቁ በላጭ ጂሃድ አሉ ነብዩ አለይሂ ሰላቱ ወሰላም ሐጅን መብሩሩን ተቀባይነት ያለው ሐጅ ነው ብለው መለሱላት ለአይሻ ሐጁን መብሩሩን ተቀባይነት ያለው ሐጅ መቅቡል የሆነ ሐጅ እሱ ነው ከጂሃድ በላጩ ያንን አድርጉ ብለው ነቢዩ ዓለይሂ ሰላቱ ወሰላም መሰራት ለአይሻ ያ ረሱላህ አላህ መላክተኛ ሆይ ነራ እናስባለን እንመለከታለን አልጂሃደ ጂሃድን አፍለል አዕማል የሥራ ሁሉ በላይ ነው ብለን እናስባለን እና አፈላ ንጃሂድ እኛ ጂሃድ አንወጣም እንደ ረሱላህ አልናቸው እኛ ሴቶች ቃል አሉ ነቢዩ ዓለይሂ ሰላቱ ወሰላም ላኪን አፍለል ጂሃድ ከጂሃድ ሁሉ በላጭ ደግሞ ሐጅ መብሩር ተቀባይነት ያለው ሐጅ ነው ለእናንተ አንጻር ማለት ነው النبي عليه الصلاة والسلام إن كرت مع عيسى نزلت في كلها المنالك جهادهن جهاد أكثر من الحج والعمرة صلى الله عليه عمرنا وفي الحج أحكام تختص للمرأة منها وفي الحج بهجة من سرعات أحكام بدو أحكام السلام تختص المرأة منها في كل ستة من اللي أحكام الله حج ሁለቱም ላይ አላል ከወንድም ላይ አለ ከሴትም ላይ አለ ሴትም ሀብታም ከሆነች እና ሙሕሪም ካላት ትሄዳለች ሙሕሪም ከሌላት አትሄድም አይወጅባትም መጀመሪያ አላመን ተወፈረ ስለሁ له شروط ሹሩጡ شروط وجود الحج የሐጅ ዋጅብነት የተሟላችለት ሰው ብቻ ነው የሚወጅበት ወንድም ይሁን ሴት ሴት ሀብት ኑሯት ጤንነት ኑሯት ሙሕሪም ከሌላት አትሄድም አይወጅባትም ሸርጧ አልተሟላም ማለት ነው ከዛም በኋላ እስኪ ሴትን እንመልከት እሷ ብቻ የምትለይበት አለ። አልመሕረሙ ዘመድ የግድ ያስፈልጋታል። አንደኛ ሴት ለየት የምትለው በዚህ ለወንድ የማያስፈልግ ሸጥ እሷ ላይ መሟላት ያለበት ሸጥ አለ። አልመሕረሙ ዘመድ አልመሕረም ዘመድ ያስፈልጋታል። መሕረም ማለት የግድ ዘመድ የስጋ ዘመድም ላይሆን ይችላል። ወንድሟም ይሁን ባሏም ይሁን አጎቷም ይሁን ወንድሟም ይሁን አልመሕረሙ መሕረም አልሐጁ ሐጅ ለሁ ሹሩጡን አማ አጠቃላይ የሆኑ መስፈርቶች አሉ ለረጅል ወልመርአ ለሴት ልጅና ለወንድ ልጅ በአንድ ላይ ሁለቱንም መስፈርት የሚሆናቸው ነገር አለ። ይሄ ሴትንም ወንድንም የሚያካትተው የሐጅ መስፈርት አልኢስላም እስላም መሆን ወንድም ሴትም ላይ ሰፈር ወልዓቅል አእምሮ ያላቸው መሆን ለወንድም ለሴትም ነው። ወልሑርያ ጨዋ መሆን ለወንድም ለሴትም ነው። ወልቡሉቅ አቅመ ሔዋን አቅመ አዳም መድረስ ይህም ለሁለቱም ነው። ወልስትጣዓት አልማልያ ኢኮኖሚካል መቻል ይህም ለሁለቱም ሁለቱንም ያገናኛቸዋል። ሴት ላይ ግን ወተክተሱ አልመርአ ሴት ልጅ ትለያለች። ሽሩጥ አና ማለት ምንድን ነው? እህ ሽሩጥ አና ምንድን ነው? ወንድንም ሴትንም የሚያካትት መስፈርት ማለት ነው። አጠቃላይ የሆነ መስፈርት ነው። ገረጁል ወልመርአ ወሄ አልኢስላሙ ወልዓቅሉ ወልብሉጉ ወልእስቲጣዓቱ ወልሑርየቱ ما ማለት ምን ባሪያ ይዙት ጨዋነት ማለት ነው። ጨዋ መሆን ማለት ነው። ሁርያ ማለት ባሪያ የሆነ ሰው የሰው መምሉክ ነው። በሰው ስር ነው። በሰው አስተዳደር ስለሆነ የለበትም አይወጅበትም። መጀመሪያ ሀብታም አይሆንም። እሱም የእሱም ንብረት ያ የማን ነው? የሰይዱ የራሱ የሆነ ቋሚ ንብረት አይኖርም። ስጦታ ቢሰጥህ እንኳ አብሮ ይመለሳል የሚሉት ምክንያቱም ሆ መምሉኩን ወማ መለከሁ መምሉኩን አይባ እና ነጻነት የለውም የመንግስት አስፈቅዶ ስለሆነ የሚንቀሳቀሰው ወሄ አልእስላም ወልአቅል ወልሑርየት ወልብሉቅ ወልኢስጢጣዓት አልማልያ እነዚህ አጠቃላይ የሆኑ ሹሩጥን አማ ናቸው። ወንድንም ሴትን የሚያካትት ወተክተሱ ልመርአ ሴት ለራሷ ለየት ትላለች። ቢሽራጥ ውጁድ ልመሕረም ዘመድ አብሮ አስመገኘት አለበት። ይህ ተጨማሪ ነው ለሷ አለዚ ዩሳፊሩ ማአሃ አብሯት የሚሄድ ምን መኖር አለበት? መሕረም መኖር አለበት። ለልሐጅ ለሐጅ አብሯት የሚጓዝ መኖር አለበት። ወሆ ይህ መሕረም ማለት ዘውጁሃ ባሏ አው መን ተሐረሙ አለይህ ተሕሪመን ሙአበዳ ወይ ዝንተ ዓለም ሐራም የምትሆንበት ሰው ለጋብቻ ቢነሰብን በዝምድናም ይሁን ከአቢሃ አባቷን ይመስል ወብኒሃ ልጇን ይመስል ወአኺሃ ወንድሟን ይመስል አው ቢሰበቢ ሙባሕን ወይ ደግሞ በሙባህነት ይሁን አው ቢሰበብ ሙባህ ከአኺሃ ወንድሟን ይመስል ምን ይሄ ቢነሰብም አይደለም በነሰብ ሳይሆን ግረባ የተገናኘ ሲሆን የጥቢ ወንድሟ ማለት ነው የጥቢ ወንድሟ وتختص المرأة باشتراط وجوب المحرم ዘመድ መገኘት አንድ ሸርጥ ነው አይደል? ተጨማሪ ተጨማሪ ሸርጥ ነው ሐጅ ሊወጅባት الذي يسافر معها بروات النجواج للحج لحج سنة شرعة بروات النجواج محرم نشينيك يدرس واجبين حتى الماري ما لكي وهو محرم زوجها قالوا أنا أو من تحرم عليه ويئر من مثله نبك من أين تحرم منك تحريما مؤبدا زنت على حرام النفس زنت على لا جبات الناس ما لكي زنت على حرام النفس يا قطعني لكن يستجي حرام النفس نبك ما قواتي يا سوية هنا في المحرم ማግባቱ ሐራም የሚሆንባት ለዝንተ ዓለም ነው የተባለ። ለምን ሙአበዳ መጣች? ያጋጣሚ ሁለት ሽማማቾችን ማግባት አይቻልም አይደል? በተመሳሳይ ሰዓት አንዷን አግብቶ ከፈታ በኋላ ሌላዋን እህት ማግባት ይችላል። በሸርዓን ማለት ነው ይችላል። ግን በተመሳሳይ ሰዓት ሁለት ሽማማቾችን ማግባት አይቻልም። በተመሳሳይ ሰዓት በዛን ሰዓት ሐራም ሐራም ትሆንበታለች አይደል? አይ ማግባትሽ ሐራም ስለሚሆን ሐጅ ይዞሽ መሄድ ይችላል አይባልም። ለምን? لأن تحريمه ليس تحريما مؤبدا بل تأتي تحريما ሙቀየዳ ጊዜያዊ ነው። ያችን ለማውጣት ፈልገው ነው ሙአበድ ያለችው ያለች ተዛተናል። አልገባችሁም? ምንድን ነው ምንድን ነው ያልኩት? ምንድን ነበር ያልኩት? ተሕሪመ ሙአበዳ ዝንተ ዓለም ሐራም የሆነ የምትሆንበት ሰው እሱ ነው ሀጅ ጧት መሄድ የሚችለው ዝንተ ዓለም ሐራም የምትሆንበት በምንም አይነት መልኩ ሊያገባት የማይችል ያ ማለት የቅርብ ዘመድ ማለት ነው። ለምን ሙአበዳ መጣ? ለምን ሙአበዳ መጣ? እነሱ ሙአበዳ ጊዜያዊ ነው የሚሆነው ማንን ይመስልናል? ሙቀየዳ እማማጆችን በተመሳሳይ ሰዓት ማግባት ስለማይቻል ያችን ሙአየደ ሙሐረመን ተሕሪመን ሙቀየድ አለ። እሱ ቢነሰቢን በዘርም ይሁን ከአቢህ አባቷ ሊመስል ሐራምነቱ ሙአበድ ነው፣ ዝንተ አለም ነው። ወብንሃ ልጇን ይመስል ወአኺያ ወንድሟን ይመስል አዊ ሰበብ ሙባሕን ቢሰበቢ ነሰብ እንዳልን ሁሉ አዊ ሰበቢ ሙባሕ ወይ ደግሞ ቢሰበቢ ሙባሕን ይመስል ከአኺሃ ወንድሟን ምን ረዳ የጥንት ወንድሟን ይመስል አብረው አንድ ጠብቶ ይመስል አው ዘውጅ ኡሚሃ ወይ የእናቷን ባል ይመስል የእናቷን ባል ይመስል አውዝኔ ዘውጂሃ ወይ የባሏን ልጅ ይመስል ከሌላ የተወለደው እሱም ሐራም ይሆንባታል አይደል? ይዟት ይሄዳል፣ ችግር የለም። የእናቷ ባልም የእናቷ ባልም ይዟት ይሄዳል። የእናቷ ባል እንጀራ አባቷ ማለት ነው። እሱም ይዟት ይሄዳል ሀጅ ወይ ወንድሟ ደግሞ ከረዷ የሆነ አንድ እናት ጠብተውን ይመስል የውጭ እናትም ይጥቡ፣ የእሷን እናትም ይጥቡ፣ የእሱንም እናት ይጥቡ፣ ወይ አንድ ሴትም ይጥቡ፣ ምንም አይደለም። የእሷም የእሱም እናት ያልሆነችን የሚጥሙ ወይ የእሱን እናት ይጥሙ ወይ የእሷን እናት ይጥሙ ችግር የለም። ብቻ ሸርጦ የተሟላ ጥጅ ነው። ሸርጦ የተሟላ እኛ አይደለም እኛ ስንት ነው ሸርጡን የጠበቀ አይደለም። እኛ ከረባ ምናምን ለመባባል ሸርጡ የጠበቀ አይደለም ብዙውን ጊዜ ወደሊሉ አላ ዛል በዚህ ላይ ያለው መረጃ ማስረጃችን ማስረጃችን ምንድነው? يجب على المرأة الحج بشروط ثلاثة ዘመድ መኖር ፈረስ አቅለኛ መሆን ሙስሊም መሆን አልሑርያ አልስትጣዓት ልማንያ ወደሌሉ አላ በዚህ ላይ መረጃችን ምንድነው? ማረዋሁ ብኑ አባስ ረዲየላሁ ዐንሁማ እብኑ አባስ የዘገቡት ሐዲስ አለ أنه سمع النبي صلى الله عليه وسلم يا الله ما لاتكنيا عند سمينا قرار ابن عباس يخطب خطبة في خطبة يقول انبه لا النبي لا يخلون رجل عند سوء عند جنة رجل عند سوء بالسون عند بامرأة عند سوء إلا ومعها عبر واحد أبرواح بنور ذو